ይህ ክፍል ሰባት የፍቄ ትምህርት ነው ብስምላህ ራሕማን ራሒም አልሐምዱሊላህ ረብ ልዓለሚን ወሰላቱ ወሰላም አላ አሽረፍ ልአንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወአስሓቢሂ አጅማኢን ውድ የፕሮግራማችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ በባለፈው ትምህርታችን የክፍል ሁለት የውሃ አይነት ጧሂር የሚለውን ማየታችን ይታወሳል በዛሬው በክፍል ሰባት ትምህርታችን ደግሞ ሶስተኛውን የውሃ አይነት እናያለን እሱም የተነጀሰ ውሃ ማለት ነው አሳሊሱ ነጅሱን ነጃሳ የሆነ ውሃ ምንድን ነው ያሕሩሙ እስትዕማሉሁ ኢላ ሊضሩረትን መጠቀሙ ሐራም ነው ካልተገደድን በስተቀር ወላ የርፈዑ الحدث ወላ ዩዚሉ ልከበስ ሐደስንም ለውዱኡም መጠቀም አንችልም። እንደዚሁም ከበስንም አያስወግድም። ወሁወ ማ ወቀዓት ፊህ ነጃሰቱን የዚህ አይነት ውሃ ምንድን ነው? ነጃሳ የገባበት ነገር ነው። ትንሽም ይሁን ብዙ ወተገየረ ቢሃ አህዱ አውሳፊህ ትንሽም ይሁን ብዙ ገብቶበት የውሃውን መጠን በልጦ ከሶስቱ በአንዱ ከቀየረው ያ ውሃ ተነጅሷል ይባላል። የተነጀሰ ውሃ የምንለው ይሄ ነው። ዳዋቢጡ ምንድን ነው? ሁለት ነገሮችን ማሟላት አለበት። አንደኛ አንተቃ ፊህ ነጃሳ ወሆ ቀሊሉን ዱን ልቁለተይን ፈየተነጀስ ወለው ለም የተገየር ምን ይላሉ ዑለማዎች? አንደኛ ነጃሳ ገብቶበት ትንሽ ይሁን ትልቅ የሚነጀስ ባይቀየርም ማለታቸው ነው። ወለው ለም የተገየር ማለት መልኩም ጣዕሙም ሆነ ሽታው ባይቀየርም ነጃሳ ከገባበት ያ ነጃሳ ትንሽም ይሁን ብዙ ውሃው ይነጀሳል የሚል አባባል ነው። ሁለተኛው ደግሞ አንየኩነ ከሲረን ብዙ መሆኑ የፈለገ ብዙም ይሁን ትንሽ እዚህ ጋር ደግሞ ምንድን ያለው ሀሳብ ካልተቀየረ ካልተቀየረ ነጃሳ አይሆንም ነው ወልአዝሀር ምንድን ነው እዚህ ጋር የምንመርጠው ነጃሳ የሚለው ማ ተቀየረ ኢህድ አውሳፊህ አሰላሰ ቢነጃሰትን ከገባ በገባበት ነጃሳ አማካኝነት ከሶስቱ በአንዱ ከተለወጠ ብቻና ብቻ ነው ነው ይሄ ነው ግልጽ የሆነው አሁን ነጃሳ አንድ ነገር ውስጥ ከገባ ብዙም ሆነ ትንሽ ማለት ነው ቀየረም አልቀየረም የመጀመሪያው ይሄ ነው አይደለም መባባል ይሄን ያሉ ዑለማዎች አሉ ይነጀሳል ነው ሌሎቹ ደግሞ ምን አሉ አየኩነ ከሲረን ያ የሚገባው ነጃሳ ብዙ መሆን አለበት። ብዙ መሆኑ ምንድን ነው? ያኒ መቀየር መቻል አለበት ነው። ከቀየረ ውሃውን መቀየር መቻል አለበት ነው። በመልኩ ወይም ደግሞ በሽታው ወይም ደግሞ በጣዕሙ ይህን ካደረገ ነጃሳ ነው። ስለዚህ የትኛው ነው ተቀባይነት ያለው? አንድ ውሃ ነጃሳ ነው የሚባለው አንድ ነጃሳ ገብቶበት ከሶስቱ በአንዱ ለውጥ ከተስተናገደበት ብቻና ብቻ ነው የሚለው ነው ተቀባይነት ያለው ይህ ሀዲስ አለ የነቢዩ ስለ ላሁ ለ ወሰለም إن الماء طاهر إلا إن تغير ريحه أو طعمه أو لونه بنجاسة تحدث فيه ነቢ ሰለላሁ ዐለይሂ ወሰለም ውሃ ንጹህ ነው አሉ። ነጃሳ ገብቶበት መልኩን፣ ጣዕሙን፣ ለውኑን መልኩን እንደዚሁም ሪሆ ሽታውን እስካልቀየረው ድረስ አሉ። በእርግጥ ይሄ ሀዲስ እስናዱ ضعيف ነው ይላሉ። ሆኖም ግን ዑለማዎች ተጠቅመውበታል። طيب شيخ الإسلام ابن تيمية የቀደሙም ضابط ወስደዋል ሌላው ነጃሳን ውሃን በተመለከተ ነጃሳ ውሃ መጠቀሙ ሐራም ነው لا يجوز استعمال الماء النجس ፊ ረፍዕ ልሐደስ ለውዱ አይበቃም ነጃሳንም አያስወግድም ምክንያቱም ነጃሳ በራሱ መጽዳት አለበትና ነጃሳ ነጃሳንም አያስወግድም ራሱም መጽዳት አለበት ሌላው ደግሞ ነጃሳ ከወደቀበት ነጃሳ ከገባበት በመዝሀብ ቅድም እንዳየነው ውሃ ትንሽና ብዙ ውሃን የመለየት ነገር አለ። ትንሽ ከሆነ ይነጅሳል ነው። ውሃው ትንሽ ከሆነ ነጃሳ ከገባበት ይነጅሳል ይላሉ። ቅድምም ይሄን አይተናል። ብዙ ከሆነ ደግሞ መርኩስ ካልተቀየረ ድረስ አይሆንም፣ አይቀይረውም ነው ወይም ነጃሳ አይሆንም ነው የሚሉት። ቁለታን የሚባል የውሃ አይነት አለ። ሁለት በርሜል አካባቢ እንደዚህ ማለት ነው ያኔ ከመቶ ሰማንያ አካባቢ ሪጥል ይሉታል ዑለማዎች ተመኑን በርሜል ሳይሆን የዚህ አይነት ውሃ ብዙ ውሃ አይነት ከሆነ ለምሳሌ በርሜል ሙሉ ውሃ ከሆነ ትንሽ የጠብታ ነጃሳ ነገር ብትገባበት አይቀይረውም ነው። ምክንያቱም ያ አይሸከመውም፣ ያኔ ይጠፋል ራሱ አይቀይረውም ችለው ስለዚህ ትክክለኛው ምንድን ነው እነሁ ላ የንጁስ ነው ነጃሳ አይሆንም ነው ውሃው ሙጀረድ የውቁ ነጃስ ፊህ ነጃሳ ውስጥ ገባ በሚል ብቻ ያ ውሃ ተነጅሷል አንለውም እስከ መቼ ድረስ እስካልቀየረው ድረስ ሰዋን ካነ ማ ቀሊለን ብዙም ይሁን ከሲር ብዙም ይሁን ትንሽ ሁሌም ማለት ያለብን ምንድን ነው? ከቀየረው ውሃውን ከቀየረው ተነጅሷል እንላለን። ካልቀየረው ግን አይነጅስም ነው። ጠይብ ይሄ ነው እዚህ ጋር አሁን ተቀባይነት ያለው ነቢዩ ስ ሰለም አልማኡ ጠሁሩን ላ ዩነጅስሁ ሸይኡን ብላል ውሃ ንጹህ ሆኖ ምንም ነገር ነጃሳ አያደርገውም ብለዋል። እስካልቀየረው ድረስ ስለዚህ ምን ብለን ነው መጠቅለል የምንችለው? ይህ የዚህ አይነት ውሃ ካልተቀየረ በገባበት ነጃሳ አማካኝነት ከሶስቱ በአንዱ ካልተቀየረ ነጃሳን ቢገባበት ያን ውሃ መተው አንችልም አንችልም ማለት ነው። አይ ይሄ ውሃ እኮ እንዲህ ሆኗል፣ ሽንት ገብቶበታል። ይገጥመናል እኮ የምንማረው ዝም ብለን ዝም ብለን አይደለም። በህይወታችን ውስጥ ይገጥመናል። የምንማራቸው ነገሮች ለምሳሌ መንገድ እየሄድን ውሃ እናገኛለን ተጠራቅሞ ቅጠል ላይ ድንጋይ ላይ ይሄ ውሃ ምንድን ነው ልንል እንችላለን። ይቻላል እንደ መጠቀም ለውዱ ወይስ አይደለም? ወይስ ውሃ የለም ብለን ነው ወደ ተይሞ የምንሄደው? ይሄ ይጠቅመናል ማለት ነው። የምንማራቸው ነገሮች ሁሉ ይጠቅመናል። አሁን ነጃሳ ገባበት አልገባበትም የሚሉ ነገሮች ሁሉ ጊዜ ቤት ውስጥ ሰዎች የሚጨቃጨቁበት ጉዳይ ነውና ስለዚህ እንደዚህ አይነት ጉዳዮች ሲከሰቱ በዚህ ነው መፍታት። ውሃው ካልተቀየረ በመሰረቱ ውሃ ንጹህ ነውና ንጹህ ነው በሚል መሰረት ውሃችንን እንጠቀማለን ወላ ነልተፊት ኢለይህ በእርግጥ ቅድም እንዳልነው እንግዲህ ይሄ ብዙ ላይ ዑለማዎቹ ብዙ ብላሉ። ወልከሴሩ ብዙ የሚባለው ቁለተን ቁለታን ያኒ ሁለት ቁላ ነው ብለዋል። ተቅሪበን ያኒ ይሄ ቁለቴን የሚባለው ከሱ ካነሰ እንግዲህ ትንሽ ነው ይባላል ነው ትክክለኛው አንዱ አንዱ ቁላ ማለት ነው ወይም ደግሞ ቁለቴን የምንለው ሁለቱ ደግሞ ምንድን ነው ሁለቱ ከምሱሚአት ሪጥልን ፊልኢራቂ ወይም ደግሞ የኢራቅ ሊትር በሚባለው መስፈሪያ ማለት ነው አምስት መቶ ሊትር ነው ይላሉ وثمانون رطلا وسبعون ونصف سبوع بالقدس በቁድስ ደግሞ መስፈሪያ ደግሞ ወሰማኑነ ርጥለን ወሰብዑነ ሰማንያ ሌትርን ነው ሰብዑነ ወይም ደግሞ ሰባት ተኩል ሰባ ከግማሽ ማለት ነው ይሄ ደግሞ በቁርስ አለካክ ነው ዑለማዎች ብዙ ነገር ይላሉ ስፋቷ ክንድ አንድ ክንድ እንደዚህ የሆነን ማለት ነው ይሄ ርጥል የሚባለው ነገር አንድ ክንድና ሩቡ ማለት ነው። ጡለን ርዝመቱ ደግሞ ጡለን ያኔ መሳፋውን ወይም ስፋቱን ሲያስቀምጡ ይሄ ርጥ የሚባለው ምንድን ነው? ቁላ የሚባለውን ነገር ዝራኡን ወሩቡን ጡለን ርዝመቱ አንድ ስንዝር ከሩብ ነው የሚሆነው። ወአርበን እንደዚሁም ወይድዞ የሚባለው ይሄ ከታች ደግሞ ይሄ ስፋቱ ማለት ነው። ይህን ያክል ይሆናል ነው በዚህ በዚህ ልኬቱ በዚህ መልኩ ይሆናል። ይሄ ቁላ የሚባለው እንደ በርሜል አይነት ነገር ሆኖ እንግዲህ አምስት መቶ ሊትር አካባቢ አምስት መቶ ሊትር አካባቢ ይሆናል ማለት ነው። ሁለቱ አንዱ ስንት ነው ማለት ነው ወደ ሁለት መቶ ሀምሳ በእርግጥ ሌሎች መቶ ሰማንያ ምናምን ግራም የሚሉ አሉ። እስከዚህ ያስቀምጣሉ ለዑለማዎች እንግዲህ በዛ ጊዜ ይሄ መለኪያ ሀገሩ ስለሚለያይ በዛው እያዩ ያስቀምጣሉ። ይሄ ለምንድ ነው የሚጠቅመው? ይሄ ውሃ የዚህ መጠን ከሆነ ሐዲስ ስለመጣበት ነው። ኢዛ ካነ ልማ ይሄ ውሃ በዚህ መልኩ ቁለተይኒ ከሆነ ይሄን ያክል ወይም ደግሞ አምስት መቶ ሊትር የምንለው አሁን ከበርሜል ማለት ነው በርሜል ሁለት መቶ ሊትር እንደዛ ነው የሚይዘው ሁለቱ ከሆነ ደግሞ ያው አምስት መቶ ሊትር ነው የሚይዘው መሰለኝ إذا كان الماء قلتين لم يحمل الخبث ይሄን ያክል ከሆነ እንግዲህ ነጃሳን አይሸክምም ነው ሊቀይረው አይችልም ይላሉ ይሄን ያክል ከሆነ ማለት ነው ይሄ እንግዲህ ብዙ አሁን ብዙ ካልገባበት እኮ ነው። ይህን ብዛት ያለው ውሃም ሆኖ ገብቶበት የሆነ ነገር ነጃሳ ገብቶበት መልኩን፣ ሽታውን የሆነ ነገር ሊቀይረው ከቻለ ግን ውሃው ነጃሳ ከመሆን ወደኋላ አይልም። አሁንም ቢሆን ቅድም ባየነው መሰረት ማለት ነው። ውሃ ንጹህ ከሆነ ብዙ ማለት ነው በነጃሳ ምንም ነገር ያልተቀየረ ከሆነ ነጃሳው ውስጡ እንኳን ቢኖርም ጠሆር ነው ንጹህ ነው ይባላል አንድ ሰው ከተጠራጠረ ይሄ ብዛቱ የውሃው ብዛት ይሄን ክል መጠን አለው የለውም በሚል የሚጠራጠር ከሆነ ነጃሳ የገባበት ውሃ ምንድን ነው የምናደርገው? ዑለማዎች ምን አሉ? ሀከምና ቢነጃሰት ነጃሳ ነው እንላለን። በዚህ መዝሀብ እንደዛ ይላሉ። ነገር ግን አለልቀውል ሰሒህ አይደለም። ምክንያቱም ላ ፈርቅ በይን አልቀሊል ወልከሲር በብዙም ሆነ ትንሽ መካከል ምንም ግንኙነት የለውም ልዩነት የለውም ብዙም ውሃ ከሆነ አይቀየርም ቅድም እስካል እስካልተቀየረ ድረስ ከሶስቱ ባህሪያቶች በአንዱ እስካልተቀየረ ድረስ ዞረን ዞረን ወደዚህ ነው የምንመጣው ስለዚህ ጥርጣሬው ማስወገድ አለበት በእርግጥ የመዛሃቦቹ ምን ያሉ ከተጠራጠረ ብዛቱን ከተጠራጠረ ማለት ነው ያኒ በቃ አይ ነገር ጎደሎ ነው የሚለው የቂን ነው የሚሆነው ማለት ነው። ሁለት ቁለቴን አይሞላም የሚለው እርግጠኛ ስለሚሆን ይተዋል ማለት ነው። ነጃሳ ነው በሚለው ይወስንበታል ነው። ግን አይደለም መሆን ያለበት ግን ትክክለኛው ምንድን ነው? ግዴታ ውሃው መለየት አለበት። በምን በለውጥ በሚያሳየው ለውጥ ማለት ነው። ከሶስቱ ቅድም ባልናቸው በአንዱ መለወጡ መረጋገጥ መቻል አለበት። ለውጥ እስካልተስተናገደበት ድረስ ይህን ውሃ ከመጠቀም ወደኋላ ማለት አይቻልም ነው። ጠይብ ከተመሳሰለስ ወይን ሽተባህ ምንድን ነው የሚያደርገው? ምን አሉ? ከተመሳሰለበት ለምሳሌ ጠሃራ ለዚህ በዚህ ውሃ ይበቃል ወሆ ጠሆሩል ሙባህ ነው ይሄ ንጹህ ነው የተፈቀደ ነው የሚለውና ይሄ ያልተፈቀደን ነው ጠሃራ በዚህ አይበቃም የሚል ነገር ቢመጣበትና ቢመሳሰልበትስ ምንድን ነው የሚያደርገው ነው ለምሳሌ ይሄ ውሃ የተሰረቀ ነው የተዘረፈ ነው ሊል ይችላል እንደዚህ ተመሳሳይ ነገሮች ودو يدرك بتر ويستيمم يدرقل لما زهب منالو أنه يتيمم ولا يتحرى لأن الوضوء به غير مجزي ودي عنده أبلتو متقام أي قبام تيممنا ما درق على بتر على وزاوج ولتن يوم بابا لما وهو الراجع السنو أبلاج أو تقبعين تعلو أنه يتحرى ويتوضأ ويجزي لأن علامته أه تنجيسه على الصحيح هي تغيير التغيير إما تغير باللون أو بالريح أو بطعمه የምታይ ነገር አለ ይህ ውሃ የተቀየረ መሆኑ ይታያል ያኔ ወይ በሽታው ወይ በጣዕሙ ወይም ደግሞ በመልኩ ይህም ማየት መቻል አለበት ይህን አይቶ ውሳኔ ይሰጣል። እነዚህን መለየት የማይችል ከሆነ ለምሳሌ ይህን መለየት የሚያስችል ነገር ከሌለው እጅቲሃድ ያደርጋል እና የበለጠውን ይይዛል ማለት ነው። ማሙ ሻፊ ይህን ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ አንድ ሰው እንደዚያ ነገሮች ሸክ ውስጥ ከገባ ፈልየተሐረስ ሰዋብ ፈልዩትም አለይህ ስለሚሉ የበለጠውን በመያዝ በዛ ላይ ይሙላበት ስላሉ ማለት ነው። ሰላት ውስጥ ሸክ ከመጣበት ቀንሻለሁ ወይስ ጨምሬያለሁ በሚለው ሸክ ስመጣበት አንድ ሰው ምንድነው የሚያደርገው? ወደፊት እንማራለን። አብላጫውን ነው የሚይዘው። ቀንሻለሁ የሚለው ሚዛን ከደፋ ይሞላበታል ማለት ነው። ቀንሻለሁ ብሎ ይሞላበታል። ስለዚህ ይሄኛውም እንደዛ ያደርጋል ማለት ነው። እዚህ እንደዚህ ነገሮች ከመጡበት የመለየት ነገር ለምሳሌ አፍንጫው ሽታውን መለየት አይችልም ይሆን ላይችል ይችላል። ይህ ውሃ ሽታ አለው ወይስ የለውም የሚለውን በማሽተት መለየት ሊያቅተው ይችላል። የዚህን ጊዜ ይሄ ሰውዬ ጉለት አለው ማለት ነው። በአፍንጫው መለየት ስለማይችል ችግር ይገጥመዋል። አይገጥምም ከየት መጣ ስለማይባል ማለት ነው። የአይን ችግርስ ሊኖረው አይችልም? በአይኑ አለም እንደሚያየው ውሃውን መልኩ ተቀይሯል ወይስ አልተቀየረም የሚለውን መሰል አይነቶችን ማንሳት ይቻላል ማለት ነው እዚህ ጋር አንድ ሰው ምን ይላሉ ወየልዘም መን አሊመ ቢነጃሰቲ ሸይን ለሙ መን አራደ አን የስተዕሚልሁ ኢዕላሙ መን አራደ አን የስተዕሚለሁ አንድ ሰው የአንድን ውሃ ነጃሳ መሆኑን ካወቀ ግዴታ ይሆንበታል። ምን ማድረግ? ውሃ ነጃሳ መሆኑን ማሳወቅ ለሌሎቹ ይኖርበታል ነው። ሊአነ እስትዕማሉ ነጃሳ ላ ነጃሳን መጠቀም ስለማይበቃ ፈልዋጅብ አላ መን ረአ رأى باي سولا قديتا ميهونو من دنو إخباره من ناغرنا لسوش من قرنا وهو من نصيحة ነሲሃ ነው ይሄ ነቢ ስ ሰለም አዲኑ አነሲሃ ስላሉ ዲን መመካከር ነው አንዱ ለአንዱ ነሲሃ ማድረግ አለበት ማስተላለፍ መቻል አለበት መንገር መቻል አለበት ሰሃቦችን ቁልና ሊመን ስሉ ቃል ሊላህ ወሊኪታብህ ወሊረሱልህ ولأئمة المسلمين وعامتهم المؤمن ميراث المؤمن والمؤمن, والمؤمن أخو المؤمن يكف عليه ضياءته ويحوطه من ورائه ብሏል ነቢ ስለ ላሁ ሰለም በሐዲሶቻቸው ሙእሚን ወንድሙ ነው ለአንዱ መስታወቱ ነው ያይበታል ስለዚህ አንዱ ችግር ላይ ሲወርቅ መታየት የለበትም እና መንገር አለበት እነዚህ እነዚህ ሐዲሶች ይህን ያስረዳሉ ማለት ነው አንድ ሰው አንድን ነገር ካየ ካወቀ ማለት ነው መጥፎ መሆኑን ነጃሳ መሆኑን ያ ነገር የማይቻል መሆኑን ካወቀ ማስተላለፍ መቻል አለበት ማለት ነው። መንገድ መቻል አለበት እንደማይጠቀሙና መጠቀም እንደማይቻልና እንደማይበቃ ዝም ብሎ መተው የለበትም። አንድ ውሃ መጣ መስጊድ አካባቢ ይሁን አየኸው፣ አረጋገጥከው ነጃሳ መሆኑን። ሌላም ሰው መጥቶ እንዳንተ መልፋት የለበትም ወይም ደግሞ ይሄ ሁሉ እውቀቱም ላይኖረው ይችላል ይጠቀማል ማለት ነው። እንደዚህ አይነት ውሃ መጠቀም ደግሞ ክልክል መሆኑን አውቃ የታወቀ ነው በዚህ መሰረት ሰውየው ክልክል የሆነ ነገር መስራት ስለሌለበት ከዚህ እሱን ለመጠበቅ መናገር ይሄ ውሃ ነጃሳ ነው ብሎ መናገር ጽፎ ማስቀመጥ እዛ ላይ መለጠፍ ይሄ ውሃ ለውዶ አትገለገሉ በተለያዩ ዘዴዎች ሰዎች እዛ አካባቢ ላይ እንዳይቀርቡ በማድረግ ነሲሃ ማድረግ ይቻላል ማለት ነው በዚህ መልኩ ይህን ግዴታ መወጣት ይቻላል እንግዲህ ሶስተኛው የውሃ አይነት የተነጀሰ ውሃ ነው በሚል በዛ ስር የተለያዩ ንጥቦችን አንስተናል። ነጃሳ የሚባለው ውሃ በጥቅሉ ስናይ ምንድን ነው? የተቀየረ ውሃ ነው። በገባበት ነጃሳ አማካኝነት መልኩ፣ ሽታው፣ ጣዕሙ ከተቀየረ ብቻ ነው ውሃ ነጃሳ ነው የምንለው ማለት ነው። ይሄ ነው ትክክለኛው እይታ። እኛ ግራና ቀኙን አይተናል። ዑለማዎቹ ምን እንዳሉ፣ መዛሃቦቹ የሌሎችንም ዑለማ አስተያየቶችን አስተናግደናል። የትንሽ ውሃና የብዙ ውሃ ልዩነቶች እንደሌላቸው የፈለገ ይሁን ውሃ መልኩ እና ሽታው ወይም ጣዕሙ ከተቀየረ ነጃሳ የሚለው በነጃሳ በገባበት ነጃሳ ማግኘት ከተቀየረ ነጃሳ ይሆናል። ካልተቀየረ ያ ውሃ ምንድን ነው? ንጹህ ነው። በትንሽም በትልቅም ይግባ ማለት ነው። ስለዚህ ቁለቴን የሚባለው ይሄ 500 ሊትር ከሆነ ውሃ ነጃሳ ከገባበት አይሸክምም የሚለው ማለት ነው። ከዚያው አንጻር ምንድነው አይተናል ማለት ተቀባይነት እንደሌለውና ይሄን እሱ ውስጥም ገብቶበት ከለወጠው ከለወጠው ውሃውን ከቀየረው ውሃ ምንድነው ማለት ነው ነጃሳ ይሆናል። ዋናው ነጥብ እዚህ ጋር መታየት ያለበት ምንድነው መቀየሩ ነው። ወደ ነጃሳ መለወጥ ይችላልና ውሃ ሺም ሌትር ቢሆን ገብቶበት ሊለውጠው ስለሚችል ማለት ነው። ከዚህ አንጻር ይሄኛው መለኪያ ነው ማለት ነው። ይሄኛው ሐዲስ በዚህ ነው ነቢ ስ ሰለም በነጃሳ ከገባ ነጃሳ ውሃ ነጃሳ አይሆንም ብሏል። እስካልተቀየረ ድረስ ወይ በሽታው ወይ በጣሙ ወይ ደግሞ በመልኩ እስካልተቀየረ ድረስ በማለታቸው ከዚሁ ጋር ጠቃሚ ሌሎች ነጥቦችን አንስተናል። አንድ ሰው ውሃን አይቶ እንግዲህ ከተጠራጠረ ውሃው ከተጠራጠረ ነጃሳ ነው ወይስ ነጃሳ አይደለም የሚል ጥርጣሬ በውስጡ ከመጣ ምን ማድረግ እንዳለበትም አይተናል። ከተመሳሰለበትም ደግሞ እንደዛው ምን ማድረግ እንዳለበት አይተናል። ውሃውን ደግሞ ያየ ሰው ነጃሳ መሆኑን ያወቀ ሰው ደግሞ ላልሰሙና ላላወቁ ሰዎች ማሳወቅ እንዳለበትም ዑለማዎች ያሉትን አይተናል ማለት ነው። ስለዚህ አንድ ውሃ ከተመሳሰለበት ሰውየው ውሃውን ተየሙም ነው የሚያደርገው ያሉት እነማን ናቸው? ወይ ተየሙም ማድረግ የለበትም መታጠብ አለበት ያሉት እነማን ናቸው? ለምንስ አሉ የሚሉትን ደግሞ እናንተ በደንብ ለይታችሁ ማወቅ አለባችሁ። ከትምህርቱ ውስጥ የዛሬው ክፍል ሰባት ደርስም በዚሁ እናጠናቅቃለን። ወብላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።